ይህን የቁርአን አያ አስመልክተው ትናንትና ያነበብነውን ማለት ነው። ወኢዛ ቂለ ለሁም ላ ትፍሲዱ ፊል አርድ ቃሉ ኢነማ ነህኑ ሙስሊሑን ይላሉ ሙናፊቆች የሚለውን አስመልክተው ምን አሉ? قال أكثر المفسرين አብዛኞቹ ሙፈሲሮች ብለዋል። ولا تفسدوا فيها بالمعاصي አይ ይህ ማለት معصية ወንጀል በመስራት ጥፋትን አታስፋፉ ለማለት ነው የተፈለገው። ወዱዓኢ ኢላ ጣዓቲ ገይሪላህ ከአላህ ውጭ ያሉ አካላቶችን ወደ መታዘዝ ጥሪ በማድረግም ባዕደ ኢስላሒላህ ለሃ ቢቢዕተት ሩሱል አላህ ምልክተኞችን በመላክ መሬትን ካስተካከላት ካለማት በኋላ ወበያን ሸሪዓ ሸሪዓውንም በማብራራት ካለማት በኋላ ወዱዓኢ ኢላ ጣዓቲላህ አላህን ወደ መታዘዝ ጥሪ እንዲያደርጉ እነሱን በማዘዝ በእነዚህ ነገሮች መሬትን ካሳመራት በኋላ እናንተ ደግሞ በእነዚህ ተቃራኒ በሆኑ ነገሮች አስታጥፏት ለማለት ነው። ይርሐምኩላህ فإن عبادة غير الله كالله تعالى قال مجزات والدعوة إلى غيره كالله تعالى الله قال سري ما درج الله تعالى وكالات እንዲመለኩ والشرك به والشرك به በአላህ ማጋራትም እነዚህ ሁሉ هو أعظم فساد في الأرض በመሬት ላይ ከሚስፋፉ ጥፋቶች ሁሉ ትልልቆቹ ከባባዶቹ ናቸው። بل እንደውም فساد الأرض في الحقيقة በ حقيقة በእውነቱ መሬት ጠፋች የሚባለው ወይም የመሬት መጥፋት إنما هو بالشرك በሽርክ ነው የምትጠፋው መሬት ወሙኻለፈቲ አምሪሂ የአላህን ትእዛዝ በመቃረን ነው። እንጂ ከዚያ ውጭ መሬቶችን፣ ቤቶችን በማጥፋት አዝመራዎችን በማጥፋት የሰውን ልጅ ነፍስ በማጥፋት ከመጥፋቷ የበለጥ ሽርክ በመስራትና ከአላህ ውጭ ያሉ ነገሮች እንዲመለኩ ጥሪ በማድረግ ማጥፋቷ ይበልጣል ማለት ነው። ፈሽርኩ ሽርክ ወዳዕወቱ ኢላ ገይሪላህ ከአላህ ውጭ ወላለ አካል ጥሪ ማድረግ ሰዎችን እንዲያመልኩና እንዲታዘዙ ወኢቃመቲ መዕቡድን ገይረህ ከአላህ ውጭ የሚመለክን ነገር ማቆም ማስቀመጥ፣ ወሙጣዒን ከአላህ ውጭ የሚታዘዙትን ነገር ማስቀመጥ፣ ወሙጣዒን ሙተበዕ የሚከተሉት የሚታዘዙት የሆነን አካል غير الرسول صلى الله ወሰለም <clears throat> ከነቢዩ ሰለላሁ ዐለይሂ ወሰለም ውጭ ያለን አካል በሚያዘው ነገር ሁሉ ሊታዘዙት አንድን ግለሰብ ማስቀመጥ ወይም መሰየም هو أعظم فساد في الأرض በመሬት ላይ ትልቁ ጥፋት ማለት ይህ ነው። ተዓሱብ ማለት ነው። ወላ ሶላሐ ለሃ መሬት ልትለማ አትችልም። ወሊአህሊሃ በመሬት ላይ ያሉ ፍጥሮችም ሊስተካከሉ አይችሉም። ኢላ ቢአን የኩነ አላህ ወሕደሁ ሁወ ልማዕቡድ ልሙጣዕ አላህ ስብሓንሁ ወተዓላ ብቻ ተመላኪ የምንታዘዘውም አላህ ስብሓንሁ ወተዓላ ብቻ እስኪሆን ድረስ መሬት ልትለማ አትችልም። ወዳዕወቲ ለሁ ጥሪም በአጠቃላይ ለአላህ ስብሓንሁ ተዓላ ብቻ እስኪሆን ድረስ ላሊ ገይሪህ ከሱ ውጭ ላሉ አካላቶች ሳይሆን እነሱን ትቶ አላህን ብቻ ማምለክ መጣራት እስኪኖር ድረስ ወጣዓቲ ወልኢትባዕ ሊረሱል ታዛዥነትና ተከታይነታችም ለነቢዩ ሰለላሁ ዐለይሂ ወሰለም እስኪሆን ድረስ ለይሰ ኢላ ከሶ በቀር ለሌላ ለማንም እስከማይሆን ድረስ ለይሰ ኢላ ማለት ለሱ እንጂ አፈንቀው ለማንም እስከማይሆን ድረስ ተከታይነትና ታዛዥነታችን መሬት ልትለማ ልትስተካከል አትችልም። ወገይሩሁ ከነቢዩ ሰለላሁ ዐለይሂ ወሰለም ውጭ ያለ አካል ኢነማ ተጅቡ ጣዓቱሁ እሱም መታዘዝ ግዴታ የሚሆነው ኢዛ አመረ ቢጣዕት ረሱል ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለምን እንድንታዘዝ ሲያዝ ነው ወይም ደግሞ እሶ ባዘዙት ነገር ሲያዝ ነው የምንታዘዘው። የእርስዎን ትዕዛዝ ከተቃረነ ግን ማንኛውም ሰው መታዘዝ አይፈቀድም። ፈኢዛ አመረ ቢማዕስየትህ የነቢዩ ሰለላሁ ዐለይሂ ወሰለምን ትዕዛዝ እንድናምፅ ካዘዘ ወኺላፊ ሸሪዓትህ የእርስዎን ሸሪዓ እንድንቃረን ወይም በዛ ተቃራኒ የሆነን ትዕዛዝ ካስተላለፈ ፈላ ሰምዐ እሱም መስማት አይፈቀድም፣ ወላ ጧዓ መታዘዙም አይፈቀድም ይህ ሰው አላህ ያዩ አለዚነ አመኑ አጢዑ ላህ ወአጢዑ ረሱለ ወኡሊ ልአምር ሚንኩም ሲል አላህና መልእክተኛው ላይ አጢዑ አጢዑ ነው አላህን ታዘዙ ወአጢዑ ረሱል መልእክተኛውንም ታዘዙ ካለ በኋላ ወኡሊ ልአምሪ ሚንኩም ወአጢዑ ኡሊ ልአምሪ ሚንኩም አለ በእርግጥ ማዕናው ታዘዙ ማለት የእናንተ የስልጣን ባለቤት የኃላፊነት ባለቤት የሆኑ ሰዎችንም ዑለሞችንና ኡመራዎችን ታዘዟቸው ማለት ነው ለምንድን ነው አጢዑ ያላለበት ይላሉ ዑለሞች። ምክንያቱም መሪዎችን መታዘዝ ግዴታ የሚሆነው አላህና መልክተኛው ሰለላሁ ዐለይሂ ወሰለም ባዘዙበት ነገር እስካዘዙ ድረስ ነው እንጂ የእነሱ ትዕዛዝ ራሱን ችሎ ብቻውን እንደፈለገ ተፈጻሚ መሆን የሚችል ስላልሆነ ነው ይላሉ። ወመን ተደበረ አሕዋል አልዓለም የዓለምን ሁኔታ ያስተነተነ ሰው ወጀደ ኩለ ሰላሕን ፊል አርድ فسببه ተውሒድ ላህ ወዒባደቱሁ ወጣዓቱ ረሱሊህ ዓለምን የተመለከተ ሰው በዓለም ላይ ያሉ ልማቶች በአጠቃላይ ጥቅሞች በአጠቃላይ የእነዚህ ጥቅሞች ሰበቡ አላህን በተውሂድ መገዛት ማምለክ መልእክተኛውን መታዘዝ ምንጩ የዚህ ልማት የዚህ ጥቅም ምንጭ እኒህ ነገሮች መሆኑን መሆናቸውን ይረዳል ያውቃል ወኩለ ሸርን ፊል ዓለም በዓለም ላይ ያሉ ሸሮች በአጠቃላይ ወፊትነቲን ወበላ ፈተናዎችና መከራዎች በአጠቃላይ ወቀህጢን ድርቅም ሆነ ወተስሊጥ አዱዊን የጠላት መሾምም ይሁን አንዲትን ሀገር ጠላት መጥቶ መቆጣጠሩ፣ ህዝቦችን መግደሉ፣ ንብረትን ማውደሙ ይሄ ሁሉ በላ ወገይሪ ዛሊክ ከዚህም ውጭ ያሉ ችግሮች በአጠቃላይ ፈሰበቡሁ ምክንያቱ ሙኻለፈቱ ረሱሊሂ የአላህን መልእክተኛ መቃረን እና ወዳዕወቲ ኢላ ገይሪላሂ ወረሱሊህ ከአላህና ከነቢዩ ሰለላሁ ዐለይሂ ወሰለም ውጭ ወዳሉ አካላቶች ጥሪ ማድረግ ነው። እነሱን ወደ መታዘዝ ማለት ነው። የእስልምናን ታሪክም ብናገላብጥ ሙስሊሞች ሽንፈት የመጣባቸው ሁልጊዜ ከዓቂዳ ከእምነታቸው ከተት ሲሉ ጠላት የበላይ ይሆንባቸዋል። እንደገና ወደ ትክክለኛው ዓቂዳ ወደ ነቢዩ ሰለላሁ ዐለይሂ ወሰለም እና ወደ ሰሐቦች መንገድ ሲመለሱ አላህ የበላይነታቸውን ሲመልስላቸው እንደነበር ታሪክ ያስረዳል። <clears throat> አሁንም ቢሆን ሙስሊሞች ዒዝን፣ የበላይነትን፣ ሰላምን፣ መረጋጋትን፣ ዓፊያን ሊያገኙ የሚችሉት ወደ አቂዳ ወደ ትክክለኛይቱ እምነት ወደ ተውሂድ በመመለስ ነው። ከአላህ ውጭ የሚመለኩ ነገሮች ሳይተው ቢድዓ ሳይተው ወደ ትክክለኛ የኑሮ ሁኔታ መመለስ ይቻላል ማለት አስቸጋሪ ነው። وقد سمى الله كل حكم يخالف حكمه الله የሱን حكم የሱን ፍርድ የሚቃረንን ፍርድ በአጠቃላይ ሰይሞታል። ቢአነሁ ሑክም አልጃሂልያ የጃሂልያ ሑክም መሆኑን በመሆኑ ገልጿል። አላህ ማንኛውም የአላህን ሑክም የሚቃረን ሑክም የጃሂልያ ሑክም ተብሎ እንደሚጠራ ማለት ቃለ ተዓላ አፈሑክም አልጃሂልየት የብሆን ለመሆኑ የጃሂልያን ፍርድ ይፈልጋሉን? ከአላህ ውጭ ያለን ፍርድ ማለት ነው። ወመን አሕሰኑ ሚን አላህ ሑክማ ከአላህ የበለጥ ፍርድን አሳማሪ ማን አለ? لقوم يوقنون አረጋጋጭ በትክክል አማኝ ለሆኑ ሰዎች እንደ አላህ ማን አሳምሮ የሚፈርዳለ ይላል። قال ابن كثير رحمه الله እብኑ ከሲር ይህን የቁርአን አያት ሲያብራሩ እንዲህ ይላሉ ዩንኪሩ ተዓላ ዓላ መን خرج አን حكم الله تعالى الله ከሱ ፍርድ የወጣን ሰው <clears throat> እየተቃወመን እንዴት ከአላህ ውጭ <clears throat> ከአላህ ፍርድ ውጭ ያለን ነገር ይፈልጋሉ እያለ ማለት አልሙሽተሚል ዓላ ኩል ኸይር ኸይር የተባለን ነገር በአጠቃላይ ያካተተ የሆነ አናሂ አን ኩል ሸር ከመጥፎ ነገሮች ሁሉ ከልካይ የሆነን የአላህን ፍርድ የተወ ከዚህ ከአላህ ፍርድ ውጭ የሆነን ሰው አላህ ኢንካር እያደረገ ነው። ይህ ሰው እየተቃወመው እየጠላው ነው። ወዐደለ ኢላ ማ ሲዋሁ ሚነል አራ ከአላህ ፍርድ ውጭ ወዳሉ አስተያየቶች የተዘነበለ ማለት ዐደለ ማለት ወደዛ የተዘነበለ ኢላ ማ ሲዋሁ ሚነል አራኢ ወልአህዋ ከአላህ ፍርድ ውጭ ወዳሉ አስተያየቶችና ልብ ወለዶች ወልኢስጢላሓት እስጢላሖችም እስጢላህ ማለት መግባቢያዎች ማለት ሰዎች ራሳቸው ለመግባቢያነት ብለው የፈጠሯቸው ወደሆኑ ፍርዶች አለቲ እነዚያ ወضعها ሪጃል ሰዎች ያስቀመጧቸው ወደሆኑ መግባቢያዎች ሲያስቀምጡም ደግሞ ቢላ ሙስተነድ ሚን ሸሪዓቲላህ ከአላህ ሸሪዓ ከአላህ ዲን ምንም መደገፊያ መተማመኛ መሰረት ሳይኖራቸው በራሳቸው ልብ ወለድና አስተያየት ወዳስቀመጡት ፍርድ እንዴት ይዘነበላሉ እያለ እየተቃወመ ነው። ከማ ካነ አህሉል ጃሂልየቲ የጃሂልያ ሰዎች እንደነበሩት የሕኩሙነ ቢህ በዚህ በጃሂልያ ፍርድ በልብ ወለዳቸውና በአስተያየታቸው ይፈርዱ እንደነበረው ሚነል ጀሃላት ወበላላት ከመሀይምነትና ከጥመት በመሀይምነታቸውና በጥመታቸው ይፈርዱ እንደነበረው እንዲሁም ወከማ ተሕኩሙ ቢህ ተታብ ተታሮችም ይፈርዱ እንደነበረው ሚን ሲያሳት ልመእኹዘቲ አን ጀንኪዝ ኻን ከጀንኪዝ ኻን በተያዙ ፖለቲካዎች ማለት ተታር የሚባሉት እነዚህ ሞንጎላውያን ናቸው። ከሞንጎል የተነሱ ናቸው። ከዛ ተነስተው ተደራጅተው የእስልምናን ግዛቶች በጣም ተቆጣጥረው የነበሩ ቡድኖች ናቸው። መሪያቸው ጀንኪዝ ኻን ይባላል። እነሱ አለዚ ወضዐ ለሁሙል ያሰቅ ያሰቅ የሚባል አነባቡ ያሱቅም ሊኖር ይችላል። ያሰቅ ያሱቅ በሌላም ሊነበብ ይችላል። ይሄንን <clears throat> እንደ ዱስቱር አድርጎ እንደ ህገ መንግስት አድርጎ አስቀምጦላቸው ነበር። ወሁወ ያሰቅ ማለት ይሄ መጽሐፍ ማለት ነው። ዒባረቱን መራረቱ ኪታቢ መጽሐፍ ማለት ነው። መጽሐፍን የሚገልጽ ነገር ነው። ያፈቅ የሚለው ስያሜ ምን አይነት መጽሐፍ ነው? ኪታቢ አሕካሚን የቅተበሰሃ ሚን ሸራኢዒ ሸታ ከተለያዩ ሸሪዓዎች፣ ሃይማኖቶች የቀነጨባቸው የሆነን ህግና ደንብ የያዘ መጽሐፍ ነው። ከሁሉም ሃይማኖት ሚነል የሁዲያ ከአይሁድ እምነት ወነስራንያ ከክርስትና ወልሚለት ልእስላሚያ ከእስልምና ከሁሉም ሃይማኖቶች ቀንጭቦ ቀንጭቦ ቀንጭቦ ወስዶባቸዋል ከሶስቱም ማለት ወፊሃ በዚህ መጽሐፍ ውስጥ كثير من الأحكام بزو أحكام تشالو فردوس أخذها عن مجرد نظره وهواه بلو كاستايتنا كلب ولدو بتشام يتمربت يوصلباتشو حكمو تشالو ልብ ወለዱና አስተያየቱን ተንተርሶ ማለት فصارت في بنيه شرعا ከዛ በኋላ በሱ ልጆች በሱ ዝርያዎች ውስጥ <clears throat> በተከታዮች ውስጥ ሸሪዓ ሃይማኖት ተደርጎ ተያዘ ተፋሮች ይሄንን መጽሐፋቸውን ዩቀድሙነህ ዐለ ልሑክም ቢልኪታብ ወሱና በቁርአንና በሐዲስ ከመፍረድ በላይ የሚያስቀድሙት በፊት የሚያስቀድሙት የሆነ መጽሐፍ ነው ፈመን ፈዐለ ዛሊክ ይህን ያደረገ ሰው ፈሁወ ካፊሩን ካፊር ነው የጅቡ ቂታሉህ ይህን ሰው መጋደል ግዴታ ነው حتى يرجع إلى حكم الله ورسوله ወደ አላህና ወደ መልእክተኛው حكم ፍርድ እስኪመለስ ድረስ فلا يحكم بسواه في قليل أو كثير ከቁርአንና ከሐዲስ ውጭ ባለ ነገር እንጂ እስከማይፈርድ ድረስ فلا يحكم بسواه ከቁርአንና ከሐዲስ ውጭ ባሉ ነገሮች ላይፈርድ في قليل أو كثير በትንሽም ይሁን በብዙ ጉዳዮች ላይ እስከማይፈርድ ድረስ ካፊር ነው ይህ ሰው። እነዚህ ተታር የሚባሉት በጣም ብዙ የሙስሊም ሀገሮችን ተቆጣጥረዋል። አላማቸው መሬትን ከሰው ማጥራት ነው። መሬትን ከወንጀልና ከጥፋት ሳይሆን ከሰው ማጥራት ነው የሚፈልጉት። የሰውን ዘር በሙሉ ለማጥፋት ማለት ነው። አንዲት ሀገር ተታሮች ገቡ ከተባለ ሁሉንም ሰው ጨርሰው ወጡ ነው። ከዛ በኋላ ውጤቱ ማለት አንድም ሰው አልተውም። የሆነች ሀገር ይገባሉ። አንድም ሰው አልተውም፣ አንድም ንብረት አልተውም፣ አንድም ቤት አልተውም። ሀታ እንስሳዎችን ሁሉ አይተውም ነበር። ሀገሪቱን ባዶ አድርገዋት ነበር የሚሄዱ። በጣም ረጅም የሆነ ታሪክ አላቸው በእስልምና ላይ ችግር የፈጠሩበት። ከዛም በኋላ ሸኹል ኢስላም ኢብኑ ተይሚያ እስከ ዘመን ድረስ ሁሉ ነበሩ። ለብዙ ዓመታት ቆይተዋል። ደግሞ አንዲትን ሀገር ባጭር ቀን ነው አንድ ቀን ሁለት ቀን ነው የሚፈጅባቸው ለመቆጣጠር። ዓለምን ያንቀጠቀጡ ቡድኖች ነበሩ። ወላ ክርስቲያን፣ ወላ ሙስሊም፣ ወላ አይሁድ ሁሉም ተርበድብዶላቸው የነበሩ ግሩፖች ነበሩ። ያኔ ሙስሊሞች ወደ ዱንያ ዘንበል ያሉበት ወቅት ነበር እና በአጭር ዓመታት በዛ ዘመን እነሱ በነበሩበት ሰዓት እስልምና ግማሽን ዓለም ተቆጣጥሮ ነበር። ግማ የዓለም ግማሽ በእስልምና እጅ ሆኖ ነበር፣ ግን አስጥለዋቸዋል። ተወሰኑ አገራቶች ብቻ ሲቀሩ እንዳለ ያንን ሁሉ አካባቢ አስጥለው ትንሽ ነበር ያሰረፉላቸው እና እነ ተእሲር አሳድረዋል። ኢንሻአላህ አላህ ካለ እና ይሆናል ይሄን ታሪክ ወሚስሉ እና እነሱ ይፈርዱበት የነበረው ዲን ሲልኩ ደብዳቤ እኛ ከአላህ የተላክነን ብለው ነው የሚለው። ከሁሉም ሃይማኖት ቅይጥ ስለሆነ የአላህን መሬት ልናጠራ ነው የመጣ ነው ከወንጀል ምን ግን አይደለም። ይገባሉ፣ ይጨርሳሉ። መሪ አይሉ፣ ህዝብ፣ ሰላማዊ ሰው፣ ወታደር አይሉም፣ አጥፍተው ይሄዳሉ። እንደዚህ ነበር ሲያደርጉ የነበሩ። ومثل القانون الذي ذكره عن التتار ابن ابن كثير رحمه الله ስለ ተታሮች እንደተናገረው አይነት ቃኑን ህገ መንግስት وحكم بكفر من جعله بديلا من الشريعة الإسلامية ለእስልምና ሸሪዓ ምትክ ያደረገው ሰው ይህንን የተታሮችን መጽሐፍ ካፊር ነው ብለው ፍርድ እንደሰጡ ሁሉ አልቀዋኒን ልወድዕያ አልቀዋኒን ልወድዕያ ልክ እንደዛው የሰው ልጆች በአሁን ዘመን አለቲ ጁዒለት ልየውመ ፊ ከሲሪን ምን አድወል ይሄ መሳዲሩ ልአሕካም የፍርዶች ሁሉ ምንጭ ተደርገው የተያዙት ህገ መንግስቶች በአጠቃላይ ይገባሉ ማለት ነው። እዚህ አካባቢ በነገራችን ላይ እርሳድን ማቅራት ትንሽ ከበድ ይላል። ለሰው ለማስተላለፍ በጣም ሀሳቡ የተቀጣጠለ ንግግር ነው ያለው። በተለይ ይሄኛውን ቀጥሎ ያለው ርዕስ እናልፈዋለን። ትንሽ ያስቸግራል ለማስረዳትም ለመረዳትም። ምናልባት የእንትና ካላችሁ የሙስጠፋ የሙስጠፋ በአማርኛ የተሻለ የሚያቀርብ እሱ አላችሁ ያለው የለም ማን ነበር? እሱ አለው ከሱ ተቀበሉ። እስኪ እኔም እሱን ላዳምጠውና የሚቻል ከሆነ እንሞክረዋለን። ባነሳው የሚለው ላይ በተለይ እና ኢስቲህዛእ ላይ ትንሽ የሚከብዱ አሉ። ኢብኑል ቀይም ረሂመሁላህ ንግግር ስለ ሱአ ዞን የተናገሩበት ሀሳቡ በጣም የተያያዘ ነው፣ አይጨበጥም። እናንተ አንብቡ ዝም ብላችሁ። እኔም ደጋግሜ ላየውና ማቅራት የሚቻል ከሆነ እንቀረዋለን ኢንሻአላህ። የሚቻል ስላችሁ ከቻልኩት ማለት ለማብራራት አለበለዚያ ጥልፍልፍ ያለ ሀሳብ ነው። ይሄም እንደዚያው ነው። እዚህ አካባቢ ያሉ አረፍተ ነገሮች ረጃጅም ናቸው በጣም ያው ነው مثل القانون الذي ذكره عن التتار وحكم بكفر من جعله بديلا من الشريعة الإسلامية القوانين الوضعية التي جعلت اليوم في كثير من الدول هي مصادر الأحكام وألغيت من أجلها الشريعة الإسلامية إلا فيما يسمونه بالأحوال الشخصية كذي درس عندها السبب ما يقرأ እሱ አሁን ለማለት የፈለጉት ኢብኑ ከሲር ረሒመሁላህ የተታሮችን ሑክም አንስተዋል ይሄ የተታሮች መጽሐፍ <clears throat> እንደሚያከፍር እንደተናገሩት ሁሉ ልክ እንደዛው ተመሳሳይ በአሁን ሰዓት የሰው ልጆች በሸሪዓ ቦታ ማለት ሸሪዓን ውድቅ አድርገው ኢልጋ አድርገው ጥለው በዛ ፋንታ ለፍርድ ፈራጅ አድርገው የፍርዶች ሁሉ ምንጭ አድርገው የሚጠቀሟቸው ህገ መንግስቶች በአጠቃላይ ይገባሉ ማለት እስልምናን የሚጠቀሙት በአንዳንድ <clears throat> ሸክስይ በሆኑ <clears throat> ግላዊ በሆኑ ጉዳዮች ብቻ ሲቀር ከዚያ ውጭ በአጠቃላይ በህገ መንግስት የሚፋረዱበት መጽሐፍ የሚፋረዱባቸው ህገ መንግስቶች እዚህ ውስጥ ይገባሉ፣ ያከፍራሉ ለማለት ፈልገው ነው። التي جعلت اليوم في كثير من الدول በብዙ አገሮች ውስጥ ያለች የሆነችው መጽሐፍ ማለት ነው። ይሄ መሳዲሩ الأحكام የህጎች ሁሉ ምንጭ ተደርገው የተያዙ መጽሐፎች የህጎች ሁሉ የበላይ እየተባሉ ማለት ነው ወልغيت ሚን أجلها الشريعة الإسلامية ለእነሱም ተብሎ የእስልምና ሸሪዓ ውድቅ የተደረገላቸው ማለት በእነሱ ለመፍረድ ሲባል ኢላ ፊማ ዩሰሙነሁ ቢልአሕዋል ሸክስያ የግል ጉዳይ በሚሏቸው ካልሆነ በቀር በግሉ ግን ቤቱ ቤተሰቦቹ ጋር ጓደኞቹ ጋር ባሉ ጉዳዮች ከዛ ጋር በተያያዙ ጉዳዮች ከፈለገ በሃይማኖቱ መፋረድ ይችላል። በጥቅል ግን ሲታይ አገሪቱን የሚያስተዳድረውና የሚገዛው የህገ መንግስት የሚባለው ነው። ሀገራችንም ሆነ ሌሎች ብዙ አገሮች እንዳለው ማለት ወደሊሉ ዓላ ኩፍሪ መን ፈዐለ ዛሊክ ይህን የሰራ ሰው ካፊር ለመሆኑ ማስረጃ ከፊር አያቱን ከሲራ ብዙ አንቀጾች አሉ። ለምሳሌ قوله تعالى ومن لم يحكم بما أنزل الله አላህ ካወረደው ውጭ ባለ ነገር የፈረደ ወይም አላህ ባወረደው መጽሐፍ የማይፈርድ ፈውላኢከ ሁሙል ካፊሩን እነዚህ ካፊር የሆኑ ህዝቦች ናቸው ብሏል። وقوله فلا وربك በፈጣሪህ ይሁንብኝ لا يؤمنون እነዚህ ሙናፊቆች አያምኑም حتى يحكموك فيما شجر بينهم በመካከላቸው ለተፈጠረው ችግር አንተን ፈራጅ እስኪያደርጉህ ድረስ አማኝ ሊሆኑ አይችሉም ብሎ ተናግሯል። <coughs> وقوله تعالى أفتؤمنون ببعض الكتاب ለመሆኑ በተወሰኑት መጽሐፎች ታምናላችሁን? ወተክፍሩነ ቢባዕድ በተወሰኑት ደግሞ ትክዳላችሁን? ፈማ ጀዛኡ መን የፍዓሉ ዛሊከ ሚንኩም ከእናንተ ውስጥ ይሄን የሚሰራ ሰው እኮ ጀዛው ምንዳው አይደለም ኢላ ኺዝዩን ፊል ሐያቲ ዱንያ በቅርቢቱ ህይወት ውርደት እንጂ ሌላ ምንም አይጠብቀውም። ወየውም አልቅያማ የውም አልቅያማ ደግሞ ዩረዱነ ኢላ አሸድ ልዓዛብ ወደ አሳማሚው ቅጣት ይመለሳሉ ወመላሁ ቢጋፊሊን አማ ተዕመሉን አላህ እናንተ ከምትሰሩት ስራ የዘነጋ አይደለም ይል እኒህ ሁሉ ከቁርአን ውጭ ባለ ነገር የሚፈርድ ሰው ካፊር መሆኑን ይጠቁማሉ ወከማ ቁልና ቀሪበን አሁን በቅርብ እንዳልነው እዚሁ ቅርብ ቦታ ላይ ኢነሁ የጅቡ ተሕኪሙ ሸሪዓት ልአቅ إنه يجب تحكيم الشريعة عقيدة ودينا يدان به اسلمنا فرج ما درك قديتان فرج سنادرك ودمو عقيدة እምነታችን ስለሆነ ወዲነን ዩዳኑ ላሁ ቢህ አላህን የምንገዛበት ሃይማኖታችንም ስለሆነ ብለን ለዚህ ብለን ቁርአንን ፈራጅ ማድረግ ግዴታ መሆኑን በቅርብ እናገናኛለን። ላ ሚን አጅሊ ጠለብ ልዓዳለቲ ፈቀጥ ፍትህን ፈልገን ብቻ ሊሆን አይገባም። ቁርአንና ሐዲስ ፍትህ የሚፈርዱ ስለሆኑ ብቻ ሳይሆን አቂዳችን እምነታችን ስለሆነም ብለን ሊሆን እንደሚገባ አሁን በቅርቡ አሳልፈናል፣ ተናግረናል። ይሄ ማለት ቁርአንና ሐዲስን ያላፋ በቁርአንና በሐዲስ ያልተፈረደ ሰው ፍትህን ብቻ ሳይሆን የሚያጣው አቂዳውንም ጭምር ነው። አቂዳውንም ጭምር ያጣል። ሀዛ ይፍሀም ሀዛ ይህን ያለፈውን ነገር ተረዳው። ولا بد للعبد من قبول حكم الله ማንኛውም ባሪያ የአላህን ፍርድ መቀበሉ አይቀሬ ነው ግዴታ አለበት ሁሉም ሰው ሰዋኡን ካነ ለሁ አም አለይህ ያ የተሰጠው ፍርድ ለሱም ይሁን የተሰጠው ፍርድ ለሁ አም አለይህ ወይም ፍርዱ ላይ በሱ ላይ ቢሆንም እንኳ ጥፋተኛ ነህ ቢባልም ትክክለኛ ነህ ቢባልም መቀበል አለበት ወሰዋኡን ያው ነው መቀበሉ ግዴታ ነው وافق هواه لبول لبولدون يكتملتم أملا وإما يكتملتم قبل قديت اللبت قال تعالى فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم كذنب هلا بنفس الشوس اسكما يقين درس حرجا شقر المال وستاشو كريت اسكما يسمى ودرس مما قضيت أنت بسطه فرد ويسلم تسليما መቀበልንም እስኪቀበሉ ድረስ በፈጣሪ ይሆንብኝ አያምኑም ብሎ ተናግሯል። ወደዱም ጠሉም ለእኛም ይሁን ፍርዱ ወይም በእኛ ላይ <clears throat> መቀበል ግዴታ ነው። ወቃለ ተዓላ ወማ ካነ ሊሙእሚኒን ለአንድ ወንድ ሙእሚን አይገባውም የለለትም ወይም አይፈቀድለትም። ወላ ሙእሚነቲን ለሴት ሙእሚንም ኢዛ ቀደ አላሁ ወረሱሉሁ አምራ አላህ እና መልእክተኛው የሆነን ትእዛዝ ሲፈርዱ ሲያስተላልፉ አን የኩነ ለሁም ልኪያረቱ ሚን አምሪህም ከትዕዛዛቸው ምርጫ ሊኖራቸው አይፈቀድላቸውም ከመቀበል ውጭ ሌላ ምንም አማራጭ የላቸውም አለ ወቃለ ተዓላ ፈኢን ለም የስተጂቡ ለክ አንተን መርሐባ የማይሉህ ከሆነ የማይታዘዙህ ከሆነ እኒህ የመካ ከሃዲዎች ፈዕለም እወቅ እነማ የተቢዑነ አህዋአሁም እነዚህ ሰዎች ልቦለዳቸውን እየተከተሉ መሆናቸውን አወቅ ሌላ ሶስተኛ አማራጭ የለም። የሰውን ትዕዛዝ ያልተቀበለ ሰው ልቦለዱ ላይ ነው ያለው ማለት ወመን አضሉ ማን ጠማማለ ሚመን ይተበዐ ሀዋሁ ልቦለዱን ከተከተለ ሰው የበለጥ ማን ጠማማለ ቢገይሪ ሁደን ሚነላህ ከአላህ የሆነ መመሪያ ሳይኖረው በመሰለው ከሚጓዝ ሰው የበለጥ ማን የጠመመ የተሳሳተ ሰው አለ ይላል። وعن عبد الله بن عمر رضي الله عنهما أن رسول الله صلى الله عليه وسلم قال ላ ዩእሚኑ አሐዱኩም አንደኛችሁ አያምንም ሐታ የኩነ ሀዋሁ ልብ ወለዱ እስኪሆን ድረስ ተበዐን ሊማ ጅእቱ ቢህ እኔ የመጣሁበትን መንገድ ተከታይ እስካልሆነ ድረስ አማኝ ሊባል አይችልም። ወደ ቁርአንና ወደ ሐዲስ መፋረድ ደግሞ እሱን ከመከተል ነው የሚቆጠረው። تقارني ودمو تقارني ማለት قال ابن رجب رحمه الله معنى الحديث إذا حديث ترجمه أن الإنسان يتولج ابن رجب لا يكون مؤمنا كامل الإيمان إيمانه بتمولى ملك وأمان لهنا يتلم كامل الإيمان الواجب لمولى قديتاي هنون يتمولى إيمان ليقن يتلم حتى تكون محبته ታቢዐተን ሊማ ጃአ ቢህ ረሱሉ ሰለላሁ ዐለይሂ ወሰለም የእሱ ውዴታ ነቢዩ ሰለላሁ ዐለይሂ ወሰለም ከመጡበት መመሪያ ጋር የሚስማማ ያንን ተከታይ እስኪሆን ድረስ ማለት ነው። ሚነል አዋሚሪ ወነዋሂ ትእዛዛቶችንም ሆነ ክልክላቶችን ወገይሪሃ ከዚያም ውጭ አሉ የነቢዩ ሰለላሁ ዐለይሂ ወሰለምን መመሪያዎች ተከታይ እስካልሆነ ድረስ ፍላጎቱ አማኝ አይሆንም። ፈዩሒቡ ማ አመረ ቢህ ሰው ያዘዙበትን ነገር እስኪወድ ድረስ ወየክረሁ ማ አንሁ ሰው የከለከሉትን እስኪጠላ ድረስ አማኝ ሊሆን አይችልም። ወቀድ ወረደ አልቁርአኑ ቢሚስሊ ሀዛ ልማዕና ቁርአን እንደዚህ አይነት ተመሳሳይ የሆነን ማዕና ትርጉም ይዘው መጥተዋል መጥተዋል። በቁርአን ውስጥ የተለያዩ አንቀጾች መጥተዋል። ፊ ገይሪ በብዙ ቦታዎች ላይ ማለት ፊ ገይሪ ማለት በአንድ ቦታ ላይ ሳይሆን ከአንድ ውጭ ባሉ ቦታዎች ላይ ማለት ብዙ ቦታ ላይ ማለት ወዘመ ሱብሓነሁ መን ከሪሀ ማ አሐበሁ ላህ አላህ ስብሓንሁ ወተዓላ እሱ የሚወደውን ነገር የሚጠሉ ሰዎችን ወቅሷል። አው አሐበ ማ ከረሀሁ ላህ ወይም አላህ የሚጠላውን ነገር የሚወዱ ሰዎችን ወቅሷል። ከማ ቃለ ተዓላ ዛሊከ ይላል ስለ አይሁዶች ሲናገር ذلك ይህ የሆነው አይሁዶች ጠማማ ሊሆኑ የቻሉት ቢአነሁም ተበዑ ማ አስቀጠ አላህ አላህን የሚያስቆጣን ነገር ስለተከተሉ ነው። ወከሪሁ ሪድዋነሁ የአላህን ውዴታም ስለጠሉ ነው። አላህን የሚያስወድዱን ነገሮች ጠልተው አላህን የሚያስቆጣን ነገር ኩፍርን፣ ክህደትን ስለመረጡ ነው። ፈአሕበጠ አዕማለሁም ስራቸውንም ውድቅ አደረገባቸው አላህ ብሎ ተናግሯል። ኢላ አንቃል ኢብኑ ረጀብ ረሒመሁላህ እንዲህ እስከሚሉ ድረስ وقد وصف المشركين አላህ ሙሽሪኮችን ገልጿቸዋል ቢትባዕ ልሀዋ ወለዳቸውን የሚከተሉ መሆናቸውን ፊ መዋዲዕ في كتابه በቁርአን ውስጥ ብዙ ቦታዎች ላይ ልብ ወለዳቸውን እንደሚከተሉ ገልጿል ወቃለ ተዓላ فإن لم يستجيبوا لك فاعلم أنما يتبعون أهواءهم ومن أضل ممن اتبع هواه بغير هدى من الله ብሎ እንደተናገረው ቅድም ولا في القرآن آمن وكذلك البدع لك الذي بدع إنما تنشأ بدعا مفترة من تقديم الهوى على الشرع لبولدن بشري عليه مسكدم سي سينورن بدعا ميمتان ولهذا لزم تبلو سمي أهلها أهل الأهواء يبدع بالبيتوش أهل الأهواء تبلو يلبولد بالبيت لمن لبولداتون كقرآننا كحديث بس يسلم يسقدمو مالك وكذلك المعاصي لك الذي وانجل إنما تنشأ مفتر وانجل من تقديم الهوى على محبة الله ومحبة ما يحبه لبولد با الله وديت علينا الله بمي وداتشو نقروش لاي سن شاس قدم نانسو معصي علي وانجل لاي يمي وكذلك لك الذي حب الأشخاص الواجب فيه ሰውን መውደድ ግዴታ የሆነው መውደድ ሙስሊሞች እርስ በርሳችን መዋደዳችን ግዴታ የሚሆነው በምን አይነት መልክ ነው? አን የኩነ ተበዐን ሊማ ጃአ ቢሂ ረሱሉ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም የመጡበትን መንገድ ተከታይ ሊሆን ይገባል ውዴታችን ማለት ነው። وكذلك ልክ እንደዚሁ حب الأشخاص እስካሁን ሲያወራ የነበረው ማዕስያን ወንጀልን ስለመውደድ ቢድዓን ስለመውደድና ወንጀሎችን አላህን ከመውደድ በላይ ማስቀደም ነበር። حب الأشخاص الواجب فيه ሰዎችን መውደድ ራሱ ግዴታ የሆነው መውደድ በምን አይነት መልክ ነው መሆን ያለበት? أن يكون تبعا لما جاء به الرسول صلى الله عليه وسلم ሰው ከመጡ የመጡበትን መንገድ ተከታይ መሆን አለበት። ፈየጅቡ ዐለል ሙእሚን በሙእሚኖች ላይ ግዴታ ይሆናል መሐበቱ መን ዩሒቡሁ ላህ አላህ የሚወደውን ነገር በአጠቃላይ መውደድ ሚነል መላኢከቲ መላይኮችንም ሆነ ወሩሱል መልክተኞችን ወልአንቢያ ነቢያቶችን ወስዲቂን ወሹሃዳ ወሳሊሒን ዑሙመን እነዚህ ሁሉ በአጠቃላይ እነዚህን ሁሉ መውደድ ግዴታ አለበት። ሲወድ ግን የአላህን ውዴታ ተከታይ መሆን አለበት። ኢንተሀ ከላሙሁ ረሒመሁላህ የብን ረጀብ ንግግር እዚህ ላይ አበቃ ይላሉ። በጧዕ እንግዲህ ሽርክ እንዴት ሊመጣ እንደሚችል ባለፉት ማብራሪያዎች መሰረት እንረዳለን እዚህ ላይ ኡሙሩን ኡኽራ ትናፊ የሚለውን استهزاء እና سوء الظن ናቸው። እነዚህን ያው ለተወሰነ ጊዜ እናቆያቸዋለን። ከዛ አልፋችሁ ኡሙሩን የፍዓሉሃ ባዕዱ ናስ የሚለው ላይ ትመጣላችሁ። ይህን ሰው የሚያስቀራባቸውን እኔም የለኝም ኢርሻድና ብሎ ወሳለ ሌላ በቃ እነዚህም አሉ የምትፈልጉ ካላችሁ መመሪያችን የሚመጡት ኢርሻድ ብሎ መራም እኛ ጋር እንደረሰን አልአጅዊበቱል ሙፊዳ አለ ነው ተፈዛ አለሱ እሱ አልአጅዊበቱል ሙፊዳ የሚል ሸክ ፈውዛን አለ እነዚህ እነዚህ አሉ ሰለፊ ልጅ ነው ያው ባንተዋወቅም በኸበር ሰምተናል አርባ ምንጭ ዩኒቨርሲቲ ሰለፊይ ልጅ ነው የእሱን ብትከታተሉ በጣም ይረዳችኋል ላፕቶፕ ላይ እንትነውና እንትንላችኋለሁ ኢንሻአላህ أمور يفعلها بعض الناس وهي من الشرك أو من وسائله አሁን የምናያቸው ኡሙሩን አንዳንድ ነገሮች አሉ የፍዓሉሃ ባዕዱ ናስ አንዳንድ ሰዎች የሚሰሯቸው ስራዎች ወይሄ እነዛ ስራዎች ሚን ሽርኪ ከሽርክ ነው የሚቆጠሩት አው ሚን ወሳኢሊሂ ወይም ወደ ሽርክ የሚያደርሱ ነገሮች ናቸው እነሱን በዝርዝር እንመለከታለን ሁና ከዚህ ጋር እዚህ በአቂዳ ከአቂዳ ጋር በተያያዘ አሻኡን አንዳንድ ነገራቶች አሉ ሙተረዲደቱን በይነ ሽርክ አልአክበር ወሽርክ አልአስገር በትልቁ ሽርክና በትንሹ ሽርክ መካከል የሚመላለሱ ስራዎች አሉ። አንዳንዴ ትልቅ ሽርክ ይሆናሉ፣ አንዳንድ ጊዜ ደግሞ ትንሽ ሽርክ ይሆናሉ። በምንድን ነው ይሄ የሚለየው? ቢሐሰቢ ማ የቆሙ ቢቀልቢ ፋዒሊሃ በሰሪው ሰውዬ ልብ ላይ በሚቆመው ሀሳብ፣ ንያ፣ እምነት መሰረት ነው ይሄ የሚወሰነው ማለት بحسب ما يقوم من الاعتقاد በሰሪው ሰውዬ ልብ ላይ በሚቆመው እምነት መሰረት ነው የሚወሰነው። ወማ የስዱሩ አንሁ ሚን አልአቅዋሊ ወልአፍዓል ከሱ በሚፈጠሩት በሚመነጩት ስራው በሚመነጩት ስራዎችና ንግግሮች መሰረት ነው የሚወሰነው። ትልቅ ነው ወይም ትንሽ ነው የሚባለው እንደ ኢዕቲቃዱ ማለት ልብ ውስጥ በሚያሳድረው እምነት እንደ ስራውና እንደ ንግግሩ እየታየ ነው የሚወሰነው። ወየቃዑ ፊሃ ባዕዱ ናስ አንዳንድ ሰዎችም እዚህ ጥፋት ላይ ይወድቁበታል ይወድቁበት ይታያሉ። ቀድ ተተናፋ መዕ አልዓቂዳ ከዓቂዳ ጋር ትጋጫለች። አው ቱዓኪሩ ሰፍሃ ወይም የዓቂዳን ንጹህነት ታደፈርሳለች። ንጹህ የሆነውን ዓቂዳ ታበላሻለች ወይም ሙሉ በሙሉ አቂዳን ታጠፋለች። ሽርኩን አክባር ስትሆን ታበላሸዋለች። አክበር ከሆነች ደግሞ አቂዳን ሙሉ በሙሉ ታጠፋለች። ወሂ እሷ ቱማረሱ ትሰራለች አለል ሙስተወል ዓም አብዛኛው ጥቅል በሆኑ በሆነ መልኩ ማለት ሙስሊሙ በአጠቃላይ ሲታይ ጋሊበን አብዛኛው አካባቢ ላይ የምትሰራ የሚሰሩ ወንጀሎች ናቸው። ወየቀዑ ፊሃ ባዕዱ ልዓዋም አንዳንድ አዋም የሆኑ ምንም የማያውቁ ጃሂል የሆኑ ሙስሊሞች ሲወድቁባቸው ይታያል። ተአሰረን ቢደጃሊን ውሸታም በሆኑ ሰዎች ተጽዕኖ አድሮባቸው ወልሙሕታሊን ሙሕታሎችም ሙሕታል ማለት የተለያዩ ዘዴዎችን የሚጠቀሙ ሰውን ለማሳመን ለማጭበርበር ወልሙሻዊዚን ሙሻዊዝ ማለት አጭበርባሪ ውሸታሞች ማለት ነው። በእነዚህ ውሸታሞች አነጋገር በእነሱ ሰበካ ተእሲር አድሮባቸው ተጽዕኖ አድሮባቸው አንዳንድ አዋም የሆኑ የማያውቁ ሙስሊሞች ሲሰሯቸው ይታያል። ወቀድ ሐዘረ ሚንሃ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ከእነዚህ ስራዎች አስጠንቅቀዋል። ወሚን ሀዚህ ልኡሙር ከእነዚህ ነገሮች ውስጥ አንዱ አንደኛ لبس الحلقة والخيط ونحوهما بقصد رفع البلاء أو دفعه ሐልቃ መለቅ ቀለበትን ወልኸይጢ ወይም ክርን መልበስ ወነሑይማ እነዚህን የመሳሰሉ ነገሮች ዛጎልም ሊሆን ይችላል ወይም ሌላ ነገር ወይም አንዳንድ ቦታ ላይ ደግሞ ቀለበት ይሆናል። ቀለበቱን በክር አስረው እጅና እግር ላይ ወይም አንገት ላይ ያንጠለጥሉታል። እኒህን የመሳሰሉ ነገሮች መልበስ ማንጠልጠል ቢቀስድ ረፍዕ ልበላ በላእን እንዲያነሳልኝ ብሎ በማሰብ በሽታን ወይም ሌላን ነገር አው ደፍዒሂ ወይም እንዲገፈትርልኝ እንዲከላከልልኝ ረፍዕ የሚባለው ከተከሰተ በኋላ ማለት ጫሞ እንዲሸት ደፍዕ ማለት ደግሞ አደጋ እንዳይከሰትበት ማንጠልጠል አንድ ጊዜ ተንስቶ ነበረ ጥላ እንዳይወድቅብኝ ተብሎ የሚባል ጥያቄ ተንስቶ ነበረ ማን ነበር ያነሳ ጥላ እንዳይወድቅብኝ ብሎ እነዚህን ክሮችን ብረቶችን ዛጎሎችን ማንጠልጠል እንደዚህ ሳይሆን ለነገሩ ጥያቄ የተነሳው በሌላ መልክ ነው። ከቤት አለመውጣት ነው። ይህ የተነሳ ይመስለኛል። ዛጎል ማንጠልጠል ምናምን የሚል አልተነሳም፣ ስለሚታወቅ ማለት ነው። ጥላ ይወድቃል የሚባለው ነገር እውነት ነው ወይ? አንድ ሰው ጥላ እንዳይወድቅብኝ ብሎ ቤት መቀመጥ እ እ መጋረድ የመሳሰሉትን ይሄ ነበር የተነሳው። ስለዚህ ያው ወላሁ አለም ብለን አልፈናል። ይሄ ግን ግልጽ ነው። ብረት ማንጠልጠል፣ ዛጎል ማንጠልጠል ሊረፍዒል በላኢ አው ደፍዒሂ ያው አደጋ እንዳይደርስብኝ ብሎም ሆነ ወይም የሆነ አደጋ ደርሶበት ያን አደጋ ለማንሳት አይፈቀድም፣ ክልክል ነው። ወከዛሊክ መኪና ላይ ማንጠልጠል፣ ዛጎል መኪና ላይ ማንጠልጠል አው ደግሞ ናብ የጅብ ቀንጣጤ እና ብቻ አሉ ብዙ ነገሮች ميم تلتلو ذا كتاب لا يندكرن سلم الوصول من لو كتاب لا تختنوا وذلك من فعل الجاهلية كجهلية سران وميك وطرا وهو من الشرك الأصغر كتنش شرك من يميك وطرا وقد يترقى عندان بكزيق لوت أي سلال إلى درجة الشرك الأكبر ولا تلك الشرك درجة لوت أي سلال ይሄ በምንድን ነው የሚወሰነው? ቅድም መግቢያው ላይ እንደተናገሩት ኡሙሩን አሽያኡን ሙተረዲደቱን በይነ ሽርክ ልአክበር ወሽርክ ልአስፈር ብለዋል። በ الشرك الأكبر እና በሽርኩ ልአስፈር መካከል የሚመላለሱ ነገሮች ብለው ገልጸዋቸዋል። ወደ الشرك الأكبر የሚወጣው እንዴት ነው? ቢሐሰቢ ማ የቁሙ ቢቀልቢ ላቢሲሃ ሚን ልዕትቃዲ ቢሃ የለበሰው ሰውዬ ልብ ላይ በሚቆመው እምነት መሰረት ነው የሚወሰነው ማለት ነው። እት ውስጡ ኢዕቲቃዱ ይሄ ዛጎል ነው የሚያድነኝ ብሎ ካሰበ ይሄ ያንጠለጠልኩት ክር ራሱ ነው የሚያድነኝ ብሎ ካሰበ ይሄ ሽርኩን አክበር ነው፣ ኩፍር ነው፣ ከእስልምና ያስወጣል። ሽርኩን አክበር የሚሆነው ግን <clears throat> ይሄ የለበስኩት ነገር ከበሽታዬ ለመዳን ሰበብ ይሆነኛል ብሎ ካሰበ ሰበብ ይሆነኛል ካለ ሽርኩን አክበር ነው። ለምን ሽርክ ይሆናል ከተባለ ምክንያቱም አላህ ሰበብ ያደረገው ነገር ስላልሆነ ቀደረን ወሸርዓ አላህ ሰበብ አላደረገውም። ራሱን የሚያድነው